ሀ ፊልእስላም እስላም ውስጥ ምን ያክል ታላቅ ቦታ እንዳላት እንመለከታለን። مكانة المرأة የሴት ልጅ ቦታ ደረጃ ፊልእስላም እስላም ውስጥ ያላት ቦታ ፈለማ ጃአል እስላሙ እስላም በመጣ ጊዜ رفع አነስታ አስወገደላት። هذه المظالم ይህን በደል ሁሉ አስወገደላት። عن المرأة ከሴት ልጅ ላይ ይህንን ሁሉ በደል አስወገደላት። ምን አይነት በደል ነበር ያልነው? ከነ ህይወት መቀበር ወይም ደግሞ ከዳነች አዛኝ ከሆኑ መጨረሻ ምን ያደርጋሉ እዝነት እዝነታቸው በመከራ ህይወት መስካት ከሞት ከዳነች ያ ነበር የሚያጋጥማት ምንም ጥሩ ነገር አልነበራትም መካነቱል መርአ ፊል ኢስላም ፈለማ ጃአል ኢስላም ኢስላም በመጣ ጊዜ ረፈዓ አስወገደላት አነሳላት ማለት ነው هذه المظالم እነዚህን በደሎች አስወገደላት አኒል መርአ ከሴት ልጅ ላይ ወአዓደ መለሰ ለሃ ለዚች ሴት ልጅ መለሰላት ኢዕቲባረሃ እንድትታይ ያደረጋት ኢንሳንያ የሰው ልጅ ናት የሚለውን አዋጅ አወጀላት። ወደ ሰው ልጅነት ባህሪ መለሳት። ወደ ሰው ልጅነት ባህሪ መለሳት። ያንን ክብሯን መለሰላት እስላም ሲመጣ። በነቢያቶች ሴት ልጅ ሰው ናት። ነቢያት ሁሉ ሐቋን አውጆላት ነበር ሄደ ቀብለ እስላም ግን ቀብለ መጂእ الاسلام ተጫውተውባት ነበር። ከነ ህይወቷ ይቀብሯን ነበር። ከዳነች የመከራ ህይወት ትገፋ ነበር። ወደ ነበረበት መለሰላት ይችላል ወአዓደለሃ መለሰላት ኢዕቲባራሃ እንድትታይ ያደረጋት በኢንሳንያ በሰው ልጅነት እንድትታይ ያደረጋት ቃለ ተዓላ አላህም እንዲህ ይላል ያ አዩሃ ናሱ እናንተ የሰው ልጆች ሆይ ነው ያለው ያ አዩሃ ናሱ ናስ ብሎ ነው የጠራው ያ አዩሃ ረጁሉ አላለም ወንዶች አይደለም ያለ ያ አዩሃ ናሱ የሰው ልጆች ሆይ እያለ ነው እና ኸለቅናኩም እኛ ፈጠርናችሁ ሚን ዘከሪን ከወንድና ወኡንሳ ከሴት ሁለቱም እኩል ተካፋይነት አላቸው ማለት ነው። ለይሰ ሚን ዘከር ከአደም ፈጠርናችሁ አይደለም ያለው ሚን ዘከሪን ወኡንሳ ከወንድና ከሴት ፈጠርናችሁ ይላል አላህ። ስለዚህ ወንድ ልጅ እንደቀጠፈ ሁሉ ሴትንም ቀጥፏታል። የሰው ልጅነት በሰው ልጅ መገኘት ዙሪያ ላይ የሁለቱም ታላቅ ሚና አለ ማለት ነው። ወንድም ሴትም ፈዘከረ ስብሓነ አላህ ተናገረ ዘረዘረ አነሃ ሴት ልጅ ሸሪከቱ ረጁል የወንድ ልጅ አጋር እንደሆነች የወንድ ልጅ አጋር መሆኗል ሲመብደእ ልኢንሳንያ በሰው ልጅ አጀማመር ላይ በሰው ልጅ አጀማመር ላይ ታላቋ ተካፋይ ናት። ሸሪከቱ ረጁል የወንድ ልጅ ተካፋይ አጋር ናት። በምን ዙሪያ ፊ መብደእ በሰው ልጅ አጀማመር ላይ በሰው ልጅ ታሪክ አጀማመር ላይ ሴት ልጅ ተካፋይ መሆኗን ይገልጽልናል። ምን ብሎ እና ኸለቅናኩም ሚን ዘከሪን ወኡንሳ እናንተን የፈጠርናችሁ ከወንድና ከሴት ነው አለ። ስለዚህ የሰው ልጅ ምድር ላይ የተገኘ የሰው ልጅ ሁሉ ሁለቱ ሰዎች የሁለቱ ቦታዎች ግኝት ነው ማለት ነው። ተዘከረ ስብሓነ አላህ ዘረዘረ ተናገረ አነሃ ሴት ልጅ ሸሪከቱ ረጁል የወንድ ልጅ አጋር መሆኗን ሲገበ ኢልኢንሳንያ በሰው ልጅ አገማመል ከማሄ እንደሆነች ሁሉ ሸሪከቱ ረጁል የወንድ ልጅ ተካፋይ እንደሆነች ሁሉ አጋር ናት፣ አብራ ተካፋይ ናት። ፊሰዋል በአጅርም ተካፋይ ናት፣ ወልዕቃብ በቅጣትም ተካፋይ ናት። አለል አመል በምትሰራው ስራ እሷም ጀነት አላት፣ እሱም ጀነት አለ እሷም አላህ ዘንድ ከፍተኛ ደረጃ አላት፣ እሱም አለ ወልዕቃብ በዕቃብም እንደዚሁ እሷም ዝሙት ትስራ፣ እሱም ዝሙት ይስራ፣ ሁለቱም ቅጣት ይጠብቃቸዋል። በጥፋታቸው ሁለቱም ይቀጣሉ፣ በሰሩት ኸይር ስራ ሁለቱም ገዛቸውን ያገኛሉ። ስለዚህ ወንድ ልጅ የሚለይበት ተአምር የለም። شريكة ናት። ግልጽ ነው አይደል? كما هي እንደሆነች ሁሉ ሸሪከቱ ረጁል ከማሄ ሸሪከቱ ረጁል የወንድ ልጅ አጋር ጓደኛ ተካፋይ እንደሆነች ሁሉ ሲስተዋሪ በአጅር ክፍያ መልካም ስራ ሲሰራ والعقاب በቅጣትም አለልዓመል በምትሰራው ስራ እንግዲህ ከሆነ አጅር በማግኘት እንደሱ ጀነትን ታገኛለች። መጥፎ ከሰራች እሱም መጥፎን ሰርቶ ጀሃነም እንደሚወርድ ሁሉ እሷም ትወርዳለች። እሷ ብቻ ቅጣት ተቀባይ ወንድ ልጅ ምህረት ያገኛል። እንደዚህ አይነት ጨዋታ የለም። እንደዚህ አይነት ጨዋታ የለም። እሱ ነው አይደል? ኪታብ አለዛሽ የስብሰባ ጥሪ እኮ ነው ያስመሰለሽ فذكر سبحانه أنها شريكة الرجل في مبدأ الإنسانية قرأت በጣም ያስጠላችኋል ያለ ኪታብ ከሆነ እናንተ ቡኻሪ አይደላችሁ እኔም ደግሞ ሰሐባ አይደለንም እኛ በአእምሯችን አንይዝም። ኪታብ መያዝ አለባችሁ። ሁለት ሁለት ጋር ኮፒ አድርጉ እኮ ብያቸዋለሁ። አይደለም በአሁኑ ሰዓት በቃ ኪታብ ሳትይዙ እንዳትመለከቱ እንዳትመለከቱ ኮፒ አስደርጉት እስከሚመጣ ድረስ ትጠቀማላችሁ ትጠቀማላችሁ። አረብያውን እያንዳንዱን ማወቅ አለበት አለበለዚያ ለውጥ አይመጣም። ቅራአት ቅራአት ዝም ብሎ ዳዕዋ የምትሰሙ ከሆነ ለውጥ የለው ማዳምጣችሁ መሄድ ነው፣ ሬዲዮ መስማት ማለት ነው። በቃ ሌላ ምንም ተአምር የለው ቅራአት አረብያውንም ነው መያዝ ያለባችሁ፣ ዳዕዋውን ብቻ አይደለም። አረብያን እያንዳንዷን እርሳስ ይዘህ ተከታተል። ተከታተልና ለላ አነ ሁልጊዜ ዳዕዋ ደግሞ ያደነቁራችኋል። እባካችሁ እባካችሁ ኪታብ ያዙ ኪታብ ያዙ ያደነቁራል። ዝዝ ነው በቃ አልነግራችሁም። ካሁን በኋላ ስትመጡ ምንድን አልኩት ምንድን አልኩ ኪታብ ይዛችሁ እሺ አላህ በቁርአን ምን ይላል? መን አሚለ የሰራ አመለን መን አሚለ ሳሊሐን መልካም ስራ የሰራ ሚን ዘከሪን ከወንድም አው ኡንታ ከሴትም መልካም ስራ የሰራ ወሆ እሱም እሷም ሙእሚኑን አማኝ ሆኖ ሴትም ትሁን ወንድ አማኝ ሆኖ መልካም ስራ ተሰሩ ፈለኑሕየነሁ ወላህ እናኖራቸዋለን እያለ ነው። ላሟ ላመል መወጥያ ትባላለች። መሀል አለበት ወላህ እያለ ነው። በራሱ እየማረ ነው። ለኑሕየነህ የምትለዋ ደግሞ ተውኪድያ ትባላለች። ማጠንከሩ ነው። ወላሂ እናኖራቸዋለን። ምን አይነትን ህይወት ሀያተን ጠይባ መልካም ህይወት እናኖራቸዋለን። ሐሴት ደስታ የተሞላበት ህይወት ደስታ የተሞላበት ህይወት ያማረ ህይወት ጥሩ ህይወት እንዲኖሩ እናደርጋቸዋለን። ለይሰት ሀያተን እንቅጣዕየ የምትቆረጠውን ህይወት ብቻ አይደለም ዱንያ ወልአኸራ በሁለቱም ዓለም መን አሚለ ሳሊሐን መልካምን የሰራ ምን ዘከሪን ከወንድም አው እንሳ ከሴትም ይሁን ወሆ ይንሰሪ ሙእሚን አምኖ ከሰራ በአላህ ኢማን መጀመሪያ ተቀዳሚ ነው። አመለ ሷሊህ ተቀባይነት ሊያገኝ ዘንዳ አንድ ሰው አማኝ መሆን አለበት። የግድ አማኝ መሆን አለበት። መልካም ስራ ሰደቃ የሚሰጥ ዘካም ያውጣ ይስገድም። መጀመሪያ ኢማኑ አቂዳው የተስተካከለ መሆን አለበት። ቢላ አቂዳ ምንም ዋጋ የለም የሚሰራው ስራ ሁሉ መንሱራ ድካም ብቻ ነው። ስለዚህ ነው መጀመሪያ አቂዳ ላይ ዑለማዎች ትኩረት የሚያደርጉ ከሌላው ስራ ይልቅ ቅድሚያ ይሰጡታል። መን አሚለ ሷሊሐን መልካም የሰራ ምን ዘከሪን ከወንድም አው እንሳ ከሴትም ወሆ ይህ መልካም ሰሪ ሙእሚኑን አማኝ ሆኖ ከሰራ አንድን ኸይር ስራ ፈለኑሕየነሁ እናኖረዋለን ሐያተን ጠይባ መልካምን ህይወት እናኖረዋለን ይላል አላህ። ወለነጅዝየነሁም ክፍያቸውንም እንሰጣለን አጅረሁም ደመወዛቸውን ወለነጅዝየነሁም እንከፍላለን አጅረሁም ደመወዛቸውንም እንከፍላለን ቢአሕሰኒ በተሻለ ነው ያለች በጥሩ አይደለም እጅግ በተሻለ ከሰሩት ስራ በላይ አንድ ስራ ሰርቶ ምን ሰላ صلاة واحدة على النبي عليه الصلاة والسلام صلى الله بها عشرة عشر من نوافل بحرف واحدة من القرآن تجد من الله عشر حسنات عشر حسنات عند كده አንድ ገጽ የቀራ ስንት ሚሊዮን አጅር ማለት ነው። አንድ ሱራ የቀራ ደግሞ አስር ቢአሕሰን ነው አላህ የሚሰጠው ተገቢውን አንድ ሰርተሃል አንድ ታገኛለህ አይደል? ወለነጅዚየነሁም እንከፍላቸዋለን አጅረሁም ደሞዛቸውንም እንከፍላለን ይላል አላህ። ቢአሕሰኒ ማ በነበረው መልካም ያዕመሉን ሲሰሩት በነበረው ስራ እጅግ በተሻለ መልኩ ክፍያውን እንከፍላለን ይላል አላህ። እዚህ ላይ መሐል ሻሂዳችን የፈለግነው ሚን ዘከሪን አው ኡንሳ ነው። ሁለቱም ነው እኩል የተጠቀሙ ወንድ ልጅ በሰራው ጅሃድ ባደረገው ይህን ባደረገው እከፍለዋለሁ አይደለም ማለት ምን ዘከሪን አው ኡንሳ ሴትም ወንድም ናቸው የአጅሩ ተካፋዮች ሀያተን ጠይባ የማግኘት ተካፋዮች ናቸው ሁለቱም። መን አሚለ ሷሊሐን መልካም ስራ የሰራ ምን ዘከሪን ከወንድ እንሳ ከሴትም ወሆ ይህ ሰሪ ሙእሚኑን አማኝ ሆኖ ከሰራው ፈለኑሕየነሁ ላሟን ምንድን ያልኩት ፈለኑሕየነሁ ፈለ ያለች ላመል ሞት ወይንም ላመል ጅዋብ ትባላለች። ላመል ቀሰም የመሐላ መልስ መስጠት ወላሂ ለኑሕየነሁ ምኗን ምንድን ያልኩት ምን ተውሂድያ ትባላለች። ነገሩን እጅግ በጣም ማክበል ወላሂ እናኖረዋለን እያለ ነው። ይህ የአላህ እጅ የተጋነነ ቃል ኪዳን ነው ያደርጋታል። ደግሞ አላህ እንኳን በተውኪድ አድርጎት አይደለም ብላ ተውሂድ እንዲያደርገው አላህ ቃሉን ይላል። በተውኪድ ማድረግ ማለት ደግሞ እኛ ጥርጣሬ ውስጥ እንዳንገባ ትኩረት እንድንሰጠው ነው። እሱ ተውሂድ ሰጠውም አልሰጠውም ቃሉን ይሞላል አላህ ፈለኑሕየነሁ እናኖረዋለን ሀያተን ጠይባ መልካምን ህይወት እናኖረዋለን። መልካምን ህይወት እናኖረዋለን። መልካም ህይወት ማለት ታሪፉ ነው ምን እንደሆነ ያውቃል። ደስታ ማግኘት፣ በድል ላይ መርካት፣ በኑሮ እርካታ ማግኘት፣ መፈጠርህ ደስተኛ የምትሆንበት ህይወት ማለት ነው። ለምን ተፈጠርኩ የሚል እኮ አለ አይደል? እንኳንም ተፈጠርኩ የሚልም ደግሞ አለ። ሳያተም ጠይባ መብላት መጠጣት ብቻ አይደለም። ሳያተም ጠይባ ስንት ሚሊዮነር ሆኖ ቢሊዮነር ሆኖ ደስታ ውስጣቸውን ውጥጥ አድርጎታል አላህ እንቅልፍ ሳይወስዳቸው የሚያድሩ አሉ፣ እዛንኛው ገና ሌላ ጭንቀት ይጠብቀዋል። ለምሳሌ ሀገራችን ሀብታ ይመስል ወላ አሁን በአሁን ሰዓትና ከአሁን በፊት የነበረውን የሀብታም ሁኔታ ብታውቁት አሁን ቀውጥ ውስጥ ነው ያለው። ቀውጥ ውስጥ ታውቁ ዘካ አውጣ ሲባል አያወጣም ነበር በተፈጸመ አሁን ሌላ በብዙ ሚሊዮን የሚቆጠር ቀረጡ ምኑ ከጀርባ መጣበት። የአላህን ዘካ ቢያወጣ ኖሮ እንደዛ አይሆንም ነበር። ይሄ ሀያተን ጠይባ ነው አይደለም? ወላሂ ቢሊየነር ሆኖ ሀያተን ጠይባ ይኖራል? ላ አበደን አበደን። እሱን የምትጠይቀው አይደለም አይደለም። ስቃይ ነው ስቃይ መከራ። መን አሚለ ሷሊሐን መልካም የሰራ ሚን ዘከሪን ከወንድ አው እንሳ ከሴትም ወሆ ይህ ሙእሚኑ አማኝ ሆኖ ከሰራው ፈለንሕይየነሁ እናኖረዋለን ሀያተን ጠይባ መልካምን ህይወት እናኖረዋለን። ወለነጅዝየነሁም እንከፍላቸዋለን አጅረሁም ደመወዛቸውን በአህሰኒ እጅግ በተሻለ መልኩ ደስ በሚል መልኩ ክፍያ እጥፍ ድርብ አድርገን እንከፍላለን። ለይሰ አሸራ አስር ብቻ አይደለም የሚሰጠው إلى سبعمائة ضعف ሰባት መቶ እጥፍ أكثر ከዛም በላይ ለአንዲት አጅር ለአንዲት በሰራሃት ሰባት መቶ እጥፍ ድረስ ያደርጋል። ከዛም በላይ የለውም ገደብ። እንደ ኢኽላሳችን ይሆናል ما كانوا የነበሩትን يعملون ሲሰሩት በነበረው ስራ እጅግ በተሻለ መልኩ እንከፍላቸዋለን ይላል አላህ ለወንድነት ይፍል وقال تعالى አላህ እንዲህ ይላል ይህ አጅር ነው ጥሩ ሲሰሩ ለሚያገኙት ነው ሊዩዓዚበ አላሁ ልሙናፊቂነ ወንድ ምናፍቃኖችን ለመቅጣት ወልሙናፊቃቲ ሴት ምናፍቃንንም ለመቅጣት ወልሙሽሪኪን ወንድ አጋሪዎችንም ወልሙሽሪካት ሴት አጋሪዎችንም ለመቅጣት ይላል ቅድም በምን ነበር መልካም ሲሰሩ በአጅር ተካፋይነት ነበር አይደል? አሁን ደግሞ ጥፋት ሲሰሩ በጥፋት ተካፋይነት ሁለቱም እኩል ናቸው። ሁለቱም ይቀጣሉ። ሁለቱም መልካም ከሰሩ አጅር ያገኛሉ። ሁለቱም ጥፋት ከፈጸሙ ሁለቱም ይቀጣሉ። ሊዩዓዚበ አላሁ አልሙናፊቂን ወንድ ምናፍቃኖችን አላህ ለመቅጣት ወልሙናፊቃት ሴቶችንም ወልሙሽሪኪነ ወንድ አጋሪዎችን ወልሙሽሪካት ሴትም ሽርክ የሚሰሩ ሴቶችንም ለመቅጣት አላህ ይህንን ያደርጋል። ስለዚህ ቅድም በአጅር ተካፋይ እንደሆኑ ሁሉ በቅጣቱም ሁለቱም ተካፋዮች ናቸው ማለት ነው። ወሐረመ ሱብሓነ ራስ የተገባው ጌታችን እርም አደረገ። ኢዕቲባር አልመርአ ሴት ልጅ መታየቷን ሴት ልጅ መታየቷን እርም አድርጓል። አላህ መታየቷን እንዴት መታየቷን ሚን ጁምለቲ መውሩሳት ዘው ሚን ጁምላ ከጥቅል እንዳትቆጠር ከምን ጥቅል መውሩሳት ከሚወረስ አዘውት ከባል ከሚወረሱ ሸቀጦች ውስጥ አንዷ ተደርጋ እንዳትገመጥ አላህ እርም አድርጓል። አልመይት እሰውጅ አልመይት ከሞተ ባሏ እቃ ውስጥ እንዳትመደብ አላህ እርም አድርጓል። ትናንት ነግሬያቸዋለሁ አይደል? ምን ያደርጓል ነበር? ካነት ከሪት ቀብለ ልእስላም ትወርስ ነበር? አትወርስም። በል በል ቱረት ከማ ዩረሱ አምዋሉ ዘውጅ አልመይት የሞተ ባሏ ንብረት እንደሚወረስ አብራ ከገንዘቡ ጋር ተደምራ ትወረስ ነበር። ወሐረመ ስብሓነ ጌታችን እርም አድርጓል። ኢዕቲባር አልመርአ ሴት ልጅ እንዳትቆጠር እንዳትቆጠር እርም አድርጓል። ከምን እንዳትቆጠር? ምን ጁምላ ከጥቅም መውሩሳት ዘውጅ ከባል ውርስ ውስጥ እንዳትመደብ ሴት ልጅ መወረስ የለባትም፣ እንደውም መውረስ አለባት እንጂ ይህን እርም አድርጓል። ምን ጁምላ ምንድን ነው ያልኩት? ምን ጁምላ ከጥቅም ውስጥ ማለት ነው። አብሮ ከንብረት ውስጥ አንዱ መውሩሳት ማለት ምንድን ነው? መውሩሳት መውሩሳት መውሩሳት ምንድን ነው? ውርስ ማለት ነው። የሚወረሱ ሸቀጦች፣ የሚወረሱ ንብረቶች ማለት ነው። መውሩታት ሚን መውሩታት ዘውጅል መይት ከሞተ ባል ንብረት ውስጥ ከዛ ጥቅም ውስጥ እንዳትመደብ እንዳትቆጠር አላህ እርም አድርጓል። ፈቃለ ተዓላ አላህ እንዲህ ይላል ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ የሕሉ ለኩም ለእናንተ አይበቃላችሁም አንተሪቱ ኒሳአ ሴትን ልጅ ልትወርሱ ከረሃን በግድ እየጠላችሁ በግድ እየጠላችሁ የዛን ጊዜ ያለፍላጎቷ እንደ ንብረት ነው አይደል የምትወረሰው ነበር፣ እንደ ባሪያ ማለት ነው። እንደ ንብረት ትወረስ ነበር። አሁን ግን መውረስ ይቻላል ይቻላል። ፍቃደኛ ከሆነ ታላቅ ወንድሙ ሞተ፣ ታናሹ አገባለሁ ካለ፣ ያጎቱ ልጅ አገባለሁ ካለ፣ እሷም ከፈለገች ፈቃዷ ከሆነ ተጠይቃ ታደርገው። ምንም ምንም አይደለም፣ ምንም አይደለም፣ ትችላለች። ያ በነፃ ዲዋጅ ማለት ነው። ያለ ፍላጎቷ ግን አይ ከባል ቤተሰብ ውስጥ መሄድ የለብሽም፣ ከሱ ወልደሻል፣ የሱ ልጆች ማሳደግ ያለበት የሱ ወገን ነው ተብሎ የግድ እሷ ለውርስ መቅረብ የለባትም፣ አይደረግም። ፍላጎቷ ከሆነ ማንንም ማግባት ትችላለች። የባሏን ወንድም ታግባ፣ ታላቅም ታግባ፣ ታናሽም ወዳጃ ምንም አይደለም። በሸሪዓ በባህላችን ሊከለክል ይችላል ያለ እንደ ካለ ብቻ እንጂ ችግር የለም። ያ አዩሃ አመኑ እናንተ ያመራችሁ ሰዎች ሆይ ላ ለኩም ለእናንተ አይበቃላችሁም አንተሪፉ ኒሳ ሴት ልጅ ልትወርሱ ከርሃን ምን ማለት እ በግድ ማለት ነው። አስገድዶ በግድ ሴት ልጅ መውረስ አይቻልም። ፈዶሚነ ለሃ አላህ ቃል ገባላት አወጀላት እስትቅላለ ነፃነትን ሸክስየቲሃ የማንነቷን ነፃነት አላህ አወጀላት። ፈዶሚነ ለሃ አላህ ቃል ገባላት አላህ አወጀላት። ምንን አወጀላት ለሴት ልጅ እስትቅላለ ሸክስየት ያ እስትቅላል ማለት ምንድነው? ነጻነት ማለት ነው። ነጻነቷን አወጀላት። ሸክስየት ያ የማንነቷን ነጻነት አወጀላት። ወጀዓለሃ አላህ አደረጋት ዋሪሰተን ወራሽ አደረጋት አላህ ላመውሩፈተን ተወራሽ ሳይሆን ተወራሽ ሳይሆን ወራሽ እንድትሆን አላህ አደረጋት። ስለዚህ ከዶሜና ለሃ እስትቅላለ ሸክስየት ያ እስትቅላል ምንድነው? እስትቅላል ምንድነው? استقلال ምንድን ነው ሸክስያ ወጀዓለ አደረገ ለልመርአቲ ለሴት ልጅ አደረገላት ሐቀን መብት ፊልሚራስ እውርሻው ሚማሌ ቀሪቢሃ ከቅርብ ዘመዶቿ እንድትወርስ አላህ መብት ሰጣት። ወጀዓለ ለልመርአ ለሴት ልጅ አደረገላት አላህ ሰጣት። ሐቀን መብት ሰጣት አላህ ፊልሚራት እውርስ ውስጥ መብት ሰጣል። ሚማል የቀሪቢሃ ከቅርብ ዘመዶቿ አሁን ላይ ሆነን ስናወረቱ ቀላል ነው እንደስለው ሱብሃንአላህ የደረሰበት ብቻ ነው የሚያውቀው። በዘመኑ የነበረ ነው የሚያውቀው። አሁን እኛ ታሪክ ነው ታሪክ ማህደር ነው የምንዘረዝረው ማለት ነው። በዛን ሰዓት ስንስቃይ ነበር። ሴት ልጅ እንደ ንብረት ተመልከት፣ እንደ እቃ ትወሰድ፣ የፈለገ ሰው እንደፈለገ ሲያደርግ ማህበር አትወርስም፣ ትወረሳለች እንጂ እንደ ንብረት አንድ ሁለት ሶስት ብለህ ስትቆጥር እሷም አራተኛ ትቆጠራለች ማለት ነው። ንብረት ትቆጠር ለውርስ ሲቀርብ እሷም ለውርስ ትቀርባለች ማለት ነው። አስብ የሰው ልጅ ከፍላጎቱ በላይ መደረግ የሌለበት አቅል የማይፈቅደው ነገር እኮ ነው። ይሄ ሸርዓን ይቅርና አቅል እንኳን ራሱ የማያስበው ነገር ከዛ ነው አላህ ያወጣል። ወጀዓለ ሊልመርአ ለሴት ልጅ አላህ ያደረገላት ሐቀን መብት ሰጥቷል። ፊልሚራስ ውርስ ውስጥ ከቅርብ ዘመዷ ፈቃለ ተዓላ አላህ እንዲህ አለ ሊሪጃሊ ነሲብ ለወንድ ልጆችም ድርሻቸውን ይውሰዱ ሚማ ተረከል ዋሊዳኒ እናትና አባት ከተዉት ይሄ ስለ ውርስ ነው። እናትና አባቱ ከተዉት ንብረት ላይ ለወንድም ልጅ ድርሻውን ይውሰድ። ወለኒሳ ለሴቶችም ነሲብ ድርሻቸው አላቸው። ሴት ልጅ ትወርሳለች። አባትና ሲሞት አባት ሊሞት ይችላል። ሚስቱን ትቶ አንድ ሴት ልጅ አንድ ወንድ ልጅ ትቶ ቢሞት ታከፋፍላቸዋለች። ሴትም ትወስዳለች እንደ ወንድ ልጅ ለሪጃል ለወንዶች ነሲብ ድርሻቸውን ይውሰዱ። ሚማ ተረከል ዋሊዳኒ ሁለት ወላጆች ትተውት በሞት እናትም ትሙት አባት ወልአቅረቡን እንዲሁም ቅርብ ዘመዶቿ ትተው በሞቱት ባሏም ይሁን ወንድሟም ይሁን እህቷም ትሁን ነሲብ ወሊኒሳኢ ለሴቶችም ነሲብ እንደዚሁ ድርሻ አላቸው። አሁን ወራሽነትን አወጀላቸው ማለት ነው አይደል? ሚማ ተረከል ዋሊዳኒ እናትና አባት በተዉት ንብረት ወልአቅረቡን ሌሎች ቅርብ ዘመዶች ልጇም ይሁን ወንድሟ ሚማ ቀላ ይነስም ሚንሁ ከንብረቱ አው ከሱረ ይብዛ ይብዛ የሚነስም ነሲበን ድርሻ ነው። መፍሩዳ በጌታ የተደነገገ ድርሻ አላት ትውሰድ። በጌታ የተደነገገላት ድርሻ አለ ያንን ትውሰድ። ነሲበን መፍሩድ አላች አይደል? ነሲበን መፍሩድ ማለት የተደነገገ ማለት ነው። ሚስት ባሏ ሲሞት ልጅ ከሌለ አንድ አራተኛ ልጅ ካለ አንድ ስምንተኛ ትወስዳለች። ይሄ ተደንግጎ በቁጥር ተቀምጦላታል። አባታቸው ቢሞት አንድ ወንድ ልጅና አንድ ሴት ልጅ እሱ ሁለት እጅ ይወስዳል፣ እሷ አንድ እጅ ትወስዳለች። ለዘከሪ ሚስሉ ሐዚል ኡንሰይ ወንድ ሁለት እጅ፣ ሴት አንድ እጅ ትወስዳለች ማለት ነው። ይሄ ደግሞ ለምንድን ነው? አላሁ አዕለም አላህ አከፋፍሏል። ወንድ ልጅ ሁለት እጅ፣ ሴት ልጅ አንድ እጅ ተበላልጠዋል አይደለም ወይ ሊያስነሳ ይችላል። ላ ይሄ አላህ ራሱ ያስቀመጠበት ሕክማ አለው። ምን አልዓጀብ ወንድ ልጅ የሌሎችን ኃላፊ ነው። ሚስት ሲያመጣ እሱ ነው ከፍሎ የሚያመጣው እሷ ግን ትዳር ይዛ ስትሄድ በሷ ወጪ አይደለም የምታገባው፣ ባል ነው የሚወስዳት። ስለዚህ እሷ ላይ ኃላፊነት ስለማይበዛ ሊሆን ይችላል። ይሄ ዑለማዎች ሲሰጡት ትንሻል አላህ ለዘከሪ ምስል ሐዝ ልዑንተይን አስተፋሏል። ካፊር ከሆነ አይወራረስም። ካፊር ከሆነ አይወራረስም። ካፊርማ ካፊር ነው። አንተ ታሪክ እኮ ላይ ታወርስም እያለ ካፊርማ ካፊር ነው። አንድ የሚሞተው ዘመድ ካፊር ከሆነ ሙስሊም አይወርሰው ሙስሊም ሲሞት ካፊር መጥቶ አይወርሰውም። አሁን በህግ በተለያየ ነገር ሊመጣ ይችላል። ሸርዓን በሸሪዓችን ግን እንደዛ የለም። ካፊር አይወርስም፣ አይወረስም። ካፊር አይወርስም፣ አይወረስም በሙስሊም ማለት ነው። ለሪጃሊ ነሲብ ለወንድ ልጅ ድርሻ አለው። ሚማ ተረከል ዋሊዳን አባትና እናት በተውት ወላጆች ማለት ነው። ወላ ቀረቡን ቅርብ ዘመዶችን በተውት ወሊኒሳ ለሴቶች ነሲብ ድርሻ አላቸው። ሚማ ተረከል ሁለት ወላጆች በተውት ወላ ቀረቡን እንዲሁም የቅርብ ዘመዶች በተውት ሚማ ይነስም አው ከሚንሁ ከንብረት ትንሽም ይሁን አው ከሱረ ይብዛ ይብዛ የሚነስም ትወስዳለች ድርሻዋ ትንሽም ትሁን መካፈል ትችላለች። ነሲበን ድርሻዋ መፍሩባ የተደነገገና በቁጥር የተቀመጠውን ድርሻዋን ትወስዳለች። ስለዚህ ውርስን አላህ አወጀላቸው ማለት ነው። ከተወራሽነት እንደ ንብረት ተቆጥሮ ከመወረስ ወደ ወራሽነት አመጣቸው አላህ። ወቃለ ተዓላ አላህ እንዲህ ይላል በሌላ አያ ዩሲኩሙላሁ አላህ አደራ ይላችኋል። አላህ አደራ ይላችኋል። ዩሲኩሙላህ አላህ አደራ ይላችኋል። ፊ አውላዲኩም በልጆቻችሁ አውላድ አለው ወንድንም ሴትንም ይጠቀልላል። አብና ወንዶች ናቸው፣ በናት ሴቶች ናቸው። አውላድ ካለ ግን የሁለቱም ነው፣ ልጆች ማለት ነው። ወንድንም ሴትንም ያቅፋል። ዩሲኩሙላህ አላህ አደራ ይላቸዋል ፊ አውላዲኩም በልጆቻችሁ ሊዘከሪ ለወንዱ ሚስል አምሳያ ሀዚ ድርሻ ኡንሰየይኒ የሁለት ሴቶችን ድርሻ ተግባባ ሊዘከሪ ለወንድ ሚስሉ ያክል ሀዝ ድርሻ ያክል ኡንሰየይን ለሁለት ሴቶች የሚሰጥን ያክል ለአንድ ወንድ ስጡ። ተግባባን አንድ ሰው አለ። አንድ ወንድ ልጅ ሁለት ሴት ልጅ ስቶ ሞተ። እነዚህ ብቻ ናቸው ያሉት፣ ሌላ የለም። ንብረቱን ስንት ቦታ እንከፍለዋለን ማለት ነው? አራት ቦታ ተከፍለውና ሁለቱን ለወንድ ልጅ አንዳንድ መደብ ደግሞ ለነዛ ትሰጣለህ ማለት ነው። አራት መቶ ብር ቢኖረው ሁለት መቶ ብር ወንድ ልጅ ይወስዳል፣ አንዳንድ መቶ ሴቶች ይወስዳሉ ማለት ነው። ለዘከሪ ምስለ ነው የሁለት ሴቶች ያክል ያገኛል። አንድ ሴት ልጅ አንድ ወንድ ልጅ ሲሆን ይሞት እሱ አንድ ሶስተኛ ታገኛለች፣ እሱ ሁለት ሶስተኛ ይወስዳል ማለት ነው። ለዘከሪ ምስለ ነው ማለት ነው። አልገባችሁም? ዩሲኩሙላህ አስር ፊ አውላዲኩም ሊዘከሪ ምስሉ ሐዝ ማለት ምንድን ነው? አታውቀውም? ምንድን ነው ሀብት? እንሰየኝ ምንድን ሁለት ሴቶች ማለት ነው። ምስለ ሐዘል እንሰይ ፈኢን ከሆኑ ሴቶቹ ፈኢን ኒሳአን ሴቶች ከሆኑ ፈውቀ ስነተይኒ ከሁለት በላይ ሴቶች ከሆኑ ያሉት አንድ ሰው ሲሞት ከሁለት በላይ ሴት ልጆች ከሞተ ፈለሁነ ለነዚህ ሴት ልጆች ሶሉሳ ሁለት ሶስተኛ ይሰጣቸዋል። ሱሉሳ ይለያያል። አሊፍ ካለበት ሁለት ሶስተኛ ነው የሚሆነው። ሱሉሰይ ካለም ሁለት ሶስተኛ ነው የሚሆነው። ሱሉሰይ ከሆነ ሱሉሳ ካለም ሁለት ሶስተኛ ነው። ሱሉሰ ብሎ ታኡ ዝርግ ከሆነ አንድ ሶስተኛ ማለት ነው። ሱሉሳ ሁለት ሶስተኛ ማፈረት ስቶት ከሞተው ወላጃቸው ትቶት ከሞተው ሁለት ሶስተኛ በላይ ያገኛሉ። ሴቶቹ ከስንት በላይ ከሆነ ከስንት በላይ ከሆነ ከሁለት በላይ ከሆነ ቁጥራቸው ማለት ነው። ፈኢን كنا ከሆኑ نساء ሴቶች ከሆኑ ሰውየው ሲሞትቶ የሞተው ሴቶች ከሆኑ فوق اثنتين ከሁለት በላይ ያሉ ሴቶች ከሆኑ فلهن ለእነዚህ ሴት ልጆች ሶሎታ ሁለት ሶስተኛውን ይወስዳሉ። ማተረፍ እስቲ የተወውን ሁለት ሶስተኛ ይወስዱና አያታቸው ካለ እና አባት እናት ምናምን ነገር ካሉ ይወስዳሉ ማለት ነው። የቀረውን ሴቶች ግን በአንድ ላይ ሆነው የንብረቱን ሁለት ሶስተኛውን ይወስዳሉ ማለት ነው። ሶስት ብር ሶስት መቶ ሺህ ብር ስቶ ቢሞት ሁለት መቶ ሺውን ብር ይወስዱና አንድ መቶ ሺህ ብር ደግሞ ለሌሎች ወራቶች ይከፋፈላል ማለት ነው። የግድ ቀድመው እነዚህም ሁለት ሶስተኛውን ይወስዳሉ። ፈራኢድ ውስጥ እንዳንተውት ወንድ ቢኖርማ እሱ ሁለት ሶስት እሱ ሁለት የሁለት ሴቱን ያክል ይወስድና እነሱ ደግሞ የአንዳንድ ይወስዳሉ ማለት ነው። ወንድ ልጅ ተቀምጧል። አራት ሺህ ብር ማለት በዚህኛው example ይሄድበታል። አንድ ሴልጅና አንድ ልጅ ስቶ ቢሞት አንድ ሰው ሁለት ሶስተኛውን ለማን ትሰጠዋለህ? ለወንድ ልጅ። አንድ ሶስተኛውን ለማን ትሰጣለህ? ለሴት ልጅ ማለት ነው። ሴቶች ብቻ ከሆኑ አያት ሊኖር ይችላል። ወንድ ልጅ የለውም። ሴት ልጅ ብቻ ነው ያለው። ሴት ልጅ ብቻ ነው ያለው። ሴት ልጅ ብቻ ካለ ስንት ናቸው ሴት ልጆች? አንድ ስትሆን ይለያል። ሁለት ሲሆንም ይለያል። ከሁለት በላይ ካሉ ሁለት ሶስተኛ ነው የሚወሰደው። አልገባችሁም? አራት ሴት አምስት ሴት ስቶ ቢሞት የንብረቱን ሁለት ሶስተኛው እነሱ ይጠቀልላሉ። ከዛም በኋላ ያለውን ሌሎች ወራሾች ናቸው የሚቀራለን። ቀድመው እነሱ ሁለት ሶስተኛውን ይወስዳሉ። ይብዛም ይነስም ንብረቱ ፈኢን ከሆኑ ኒሳአን ሴቶቹ ፈውቀ ከሁለት በላይ ከሆነ ቁጥራቸው ፈለሁነ ለእነዚህ ሴት ልጆች ሱሉሳ ሁለት ሶስተኛ ማጠረቅ እሱ ከተወው ንብረት ወኢን ካነት ከሆነች ደግሞ ዋሂደተን አንድ ሴት ብቻ ከሆነች ፈላሃን የንብረቱን ግማሽ ትወስዳለች። አንድ ሴት ከሆነች ብቻዋን አንድ ሴት ሌላው አንድ አያትና አባት መጣ። አንድ ሰው ሲሞት አባቱን ስቶ አንድ ሴት ልጅ ስቶ ከሞተ እሷ ምን ታደርጋለች? ግማሹን ትወስድለትና ተዋለች። የአጋጣሚ ግማሹን ጠቅልሎ ይወስዳል። አባት አፋ ነው የሚሆነው። አፋቢ ማለት ጠቅላይ ማለት ነው። ውስጥ እንዳንገባ ኢላ አኺሪ ማጃ ኢላ አኺሪ እስከ መጨረሻው ድረስ ማጃ የመጣ የቁርአን አያ አለ ፊ ሱረት ኒሳ ውስጥ ፊ ተውሪሲል መርአ ሴት ልጅ በማስወረስ ዙሪያ ኡመን እናትም ሆና ትወርሳለች፣ ወቢንተን ሴትም ልጅ ሆና ልትወርስ ትችላለች፣ ወኡኽተን እህት ሆናም ትወርሳለች፣ ወዘውጀተን ሚስትም ሆና ትወርሳለች። እህት ከሆነች በእህትነት ትወርሳለች፣ ሚስት ከሆነች በሚስትነት ትወርሳለች፣ እናት ሆናም ትመጣለች። በየትኛውም አቅጣጫ ሴት ልጅ ትወርሳለች። አሁን ዋናው አላህ ከምን ወደ ምን አወጣት? ከተወራሽነት እንደ ንብረት ተደርጋ ከመወረስ ወደ ወራሽነት አውጥቷታል አላህ። ያንን ማለት ነው። ኢላ አኺሪ እስከ መጨረሻው ድረስ ይቀጥላል። ማጃአ የመጣ የቁርአን አያ አለ في ተውሪስ المرأة ሴት ልጅ በማስወረስ ዙሪያ ኡመን እናት ሆና እንድትወርስ ወቢንተን ሴት ልጅም ሆና ልትወርስ ትችላለች። አባቷ ከሞተ ወውቅተን ወንድሟ ሲሞት እህት ሆና ትመጣለች። ወዘውጀተን ባሏ ሲሞት ሚስት ሆና ትመጣለች። ሴት ልጅ ከዛ አትወጣም። ወይ እናት ናት፣ ወይ ሴት ልጅ ናት፣ ወይ እህት ናት፣ ወይ ሚስት ናት። ከዚህ ውስጥ ገብታችኋል? ወፊ መጃል ዘውጅያ በትዳሩ ዓለም ስንዞር ወፊ መጃል ዘርፍ ማለት ነው። አዘውጅያ በትዳሩ ዘርፍ ስንዞር ደግሞ በዚህ ዙሪያ ማለት ነው። መጃል ማለት ዘርፍ። በዚህ ዘርፍ ስንሄድ በዘውጅያ ሐፈረላህ አላህ በቁጥር ገድቧል። አዘውጅ ወቀድ ሐፈረ ወፊ መጃል ዘውጅያ በትዳሩ ዓለም ስንሄድ ደግሞ ሐፈረላሁ ዘውጀ ባልን አላህ ገድቦታል። አላ አርበዒን በአራት ላይ ብቻ ገድቦታል። ከአራት ሴት በላይ እንዳታገባ ብሎ ገድቧል። ሀደን ገደብን አዕላ ከፍተኛው ገደብ ይሄ ከፍተኛው ገደብ ይሄ ከዚህ በላይ የለም። ማክሲመም እስከ አራት ጋይት ነው ማግባት የሚችለው አንድ ሰው ይበቃለታል። ያግባ አይደል ያግባ አይሰራ ሐሰረላሁ ዘውጀ ባልን አላህ ገድቦታል። አላ አርበዒን በአራት ሀደን በቁጥር አንድ ሁለት ሶስት ብሎ በቁጥር አራት ድረስ ትችላለህ ተብሏል። ይሄ ሀደን አዕላ ነው። ማክሲመም ማለት ነው አዕላ ማለት ባይሆን ራሱ ማግባት የሚችለው አራት ላግባ ካለ ቢሸርጥ በዚህ መስፈርት ነው። ቢሸርጥ ልቅያም ከቆመ ነው። በምን ቀጥ ብሎ ከቆመ ነው። ብልዓድል በፍትህ አልሙስተጣ በቻለው በፍትህ ካስተዳደረ ተውዳለ አራት ቢሸርጥ ቢሸርጥ በዚህ መስፈርት ነው አልቅያም ቀጥ ብሎ ሊቆም ቢልዓድል በፍትህ ሊቆም አልሙስተጣዕ በቻለ በይነ ዘውጃት በሚስቶቹ መካከል ሁለት ሚስት ሶስት ሚስት ካለ ራሱ ወደ አንዷ የሚያዳላ ከሆነ የውመል ቂያማ ምን ሆኖ ነው የሚመጣው? አንድ ጎኑ ምን ሆኖ ነው የሚመጣው? አንድ ጎኑ ሽባ ሆኖ አጎ እንደዛ አጎንብሶ ነው የሚመጣው። ስታዩ ታውቀዋለህ። ይሄ ሁለት ሚስት ወይም ሶስት ሚስት ነበረው በድሏል ትላለህ። መሳለጫ ነው ራሱ እማ መካከል ማለት አስቸጋሪ ነገር ነው። እጅግ በጣም አስቸጋሪ ቢሸርጡል ቂያም ላይሆን መቆም አለበት። ብልዓድሊ በፍትህ ላይ ቀጥ ያለ መሆን አለበት። አልሙስተጣዕ በቻለው በይነ ዘውጃት በሚስቶች መካከል በሚችለው በሚችለው ማለት አለዛሂር ማለት ነው። በሚሰጠው ኢኮኖሚካል ሊሆን ይችላል። ሶስት ሶስት ቀን አራት አራት ቀን ከፋፍሎ ሊሆን ይችላል። ጊዜያቸውን ጠብቆ ሊሄድ በአንዷ ጊዜ ሌላ ቦታ መሄድ የለበት። ሀታ ራሱ ምግብ እዛ ቦታ ሄዶ መመገብ ያለበት ይባላል። ያንን ሁሉ ሸርጥ ታሟላ ነው። ሁብ የሚባለውን ፍቅር የሚባለውን ነገር ለሁለት ሴቶች እኩል ላይሰጥ ይችላል። በዛ አይጠየቅም። ግን አለዛሂር በሚችለው ግን ለሁለቱም ማካፈል አለበት። ልብ ላይ ባለው ነገር ግን አይቻልም፣ አይለያል። ቢሸርጥ ልቅያም ቢልዓድሊ አልሙስተጣ የተባለው ለዚህ ነው። አልሙስተጣ በይነት በሚስቶች መካከል በቻለው ቀጥ ብሎ በፍትህ የሚያስተዳድር ከሆነ እስከ አራት ድረስ ይፈቀድለታል። ተገድቧል። ወኡጂባ ወአውጀበ አላህ ደንግጓል ሙዓሸረተሁነ ሴት ልጆች ጋር መተዳደርን ቢልማዕሩፍ ሸሪዓ በሚፈቅደው መልኩ በጥሩ ማለት ነው ቢልማዕሩፍ ማለት በመልካም አስተዳደር መያዝ አለበት በመልካም አስተዳደር መያዝን አላህ ደንግጎበታል ወአውጀበ አላህ ደንግጓል ሙዓሸረተሁነ ከሴት ልጆች ጋር መተዳደርን ቢልማዕሩፍ ምንድነው ቢልማዕሩፍ በመልካም ማለት ነው በመልካም ከሷ ጋር መተዳደር አለበት። መነጫነጭ፣ መሳደብ፣ ዝቅ አድርጎ መመልከት፣ ሀሳብ አለመቀበል፣ የተለያየ አመለካከት መኖር የለበትም። ከኑሮ ዓለም የሚያወጣ ማለት ነው። የኑሮ ነቀፋ ነው የሚሆነው። እንደዛ ነው። ሙዓሸራውን አላህ አዞናል። ፈቃለ ሱብሓነ ራፍ የተገዛው ጌታችን እንዲህ ይላል በቁርአን ወአሽሩሁነ ተዳደሯቸው ሴቶችን ይላል ቢልማዕሩፍ በመልካም ተዳደሯቸው ሸሪዓ በሚፈቅደው መልኩ እንዳታስቀይሟቸው ይላል ወአሽሩሁነ ቢልማዕሩፍ ሐራም የምትሰራ ከሆነ እጇን ትይዛታለህ፣ ትገድባታለህ፣ ልትገርፍም ትችላለህ አይደል? ወጀዓለ ሰዳቀ አላህ ሰዳቅን አድርጎላቸዋል። ሰዳቅን መህር ማለት ነው። መህርን አላህ አድርጎላቸዋል። ሐቀን መብታቸው አድርጓል። ለሃ ለሴት ልጅ መብት አድርጎላታል። መህር ማግኘት አለባት። ሰባት ወአመረ አላህ አዟል ቢኢዕጣኢሃ እንድትሰጥ እያሁ መህርን ማለት ነው። እያሁ እሱን መህርን እንድታገኝ ካሚለን ሙሉ በሙሉ እንድታገኙ አላህ አዝዞላታል። ግልጽ ነው አይደል? ወጀዓለ ሰዳቀ ዝም እንትን ዳዕዋውን ብቻ ወጀዓለ ሰዳቀ ምንድነው ሰዳቅ ማለት? መህር ማለት መህርን አድርጎላታል። ሐቀላሃ ንብት አድርጎላታል አላህ ወአመረ አዟል ቢኢዕጣኢሃ እንድትሰጣት እያሁ ይህ መህር እንድትሰጣት ካሚለን ሙሉ በሙሉ አፈውት ካላለች መስጠት አለበት። አፈውት ብያለሁ በቃ ተው ካለች ይቻላል። ለምሳሌ መህሬ ምንድን ነው የሚባል ቁርአን ሊያሳሐፍዘኝ ወይንም ቁርአን ሊሰጠኝ ኪታብ ሊሰጠኝ ምን ይህ ሁሉ ይቻላል። ከብዙ ሽግር ያስገቡታል። እነዛ ደግሞ በጣም መጥፎ ነው። ሸሪዓም የማይፈቅደው ሀያ ሺህ ሰላሳ ሺህ ሀምሳ ሺህ መቶ ሺህ ሁለት መቶ ሺህ ላለው አለው ምን አደረገች ኢላ ማ ሰማሐት ቢሂ እሷ ይቅር ያለችው ሲቀር አምጤ ቢነፍሲን በፍቃደኝነት ማለት ነው ሲለነት ደስ ብሏት ይቅር ብያለሁ ካለች እንጂ አለበለዚያ ምኗ ይፈታታል መህሯ በእጇ መሰጠት አለበት ቢዕጣኢሃ እያሁ እንድትሰጣ አላህ አዟል ካሚለን ሙሉ በሙሉ ኢላ ማ ሰማሐት ቢሂ ይቅር ያለችው ሲቀር አፈውቱ ብዬልሃለሁ ያለች እንደሆነ ሲቀር ኢላ ማ ሰማሐት ቢሂ ኢላ ማ ሰማሐት ቢሂ ይቅር ያለችው ሲቀር ምን ጠይብ ነፍስ በግድ አይደለም በግድ አይደለም አንተ ነፍስን ደስተኛ ሆና ይቅር ብዬሃለሁ ካለች እንጂ አለበለዚያ ነህሩ ይወጣል እሷ ሙሉ በሙሉ ነው ማለት በሸሪያ እስከዚህ መቶ ድረስ የሚባል የለም። እስከዚህ እስከዚህ መቶ የሚባል የለም። እንደ ፍላጎታቸው እንደ ችሎታቸው ነው። ግን ነብዩ አለይሂ ሰላቱ ወሰላም በረከት ያለበት ዝዋጅ ምን ከሆነ ነው ይስር ማድረግ አለበት። ማንኛውንም ገር በገር አድርጎ አደራችሁን ብለዋል ነብዩ አለይሂ ሰላቱ ወሰላም። አደራ ብለዋል ነብዩ አለይሂ ሰላቱ ወሰላም። መነሻም የለም ነብዩ የተናገሩት ምንድነው? ሐሳብ ነብዩ አለይሂ ሰላቱ ወሰላም ሰውየው የሆነች ሴት መጣችና ፈሰአለት ዋ እየተዘወጀ فقربت نفسها للرسول عليه الصلاة والسلام ራሷን አሳልፋ ሰጠቻቸው። አቱሪዱ አንተ ተዘወጀኔ ልታገባይ ትፈልጋለህ ያ ረሱላህ አለቻቸው። ተመለከቷትና ብዙ ሴት አለ አይደል ከጀርባቸው ጓል ሚስቶቻቸው አሉ። አዩአትና በቃ ዝም አሉ። አንድ ሰሃቢይ ምን አለ? ዘውጅን ያ ረሱላህ ሁሉም ይፈሩ እርስዎ የማይፈልጓት ከሆነ እኔ ናቀኝ ለእኔ ዳሩኝ አላቸው። ተቃል አለከበህ መሬት አለ የለኝም አለ። ምንድን ነው ያለኝ? ኢላ ተውብን ዋሂድ አንድ ልብስ ብቻ ነው ያለኝ። አንድ ልብስ አንድ ሽርጥ ብቻ ነው ያለኝ አለ። እና አጠይታህ ተኩን አንተ ምንቀረብ ብትሰጣት አንተ ራቁትህን ትሆናለህ። እና ታዲያ ምን አለ? እስኪ ሂድና ቤት ፈልግና ና አሉት። ፈዛሀበ ኢለል ቤት ሄደ። ረጃአ ተመለሰ። ምንም አልነበረም። አረ ምንም የለም አላቸው። ሂድና ተመለስና አሁን እንፈልግ ሂዶ መጣ አረ ምንም የለም ወለው ኻተመ ምን ሐዲድ የብረት ቀለበት እንኳን አላገኘህም ማለት የብረት ቀለበት ማለት ምንም ዋጋ የለውም ናት ማለት ነው ሶስት አራት ብር እስከ አስር ያለ በጣም ምንም ይሄንን እስከዚህ ድረስ ጠየቁ አረ ምንም ነገር የለም እሺ አሐፊዝተ አያተ ምን አልቁርአን ከቁርአን ያሐፈዝከው አለ ቃለ ነዓም ከዛ ወከዛ እንደዚህ እንደዚህ ሐፍዝ ያለሽ ፈአቅርኢሃ እሱን አስተምራት ፈዓልምሃ ፈቀድ መለክቱካ ወዘወጅቱክ ትሬልሃለሁ አሉት ነብዩ ዓለይሂ ሰላቱ ወሰላም። እስከዚህ ድረስ ይመጣል ከሌለ ማለት ነው። ራይም ገደብ የለም። ሀብታሞች እንደፈለጉ ሊያደርጉ ይችላሉ። ሀብታም አይቶ ግን አንድ ድሃ ምስተጥል ከሆነ ይሄ አደጋ ነው። ሁሉም ነገር እንደምን እንደ አቅሙ ነው መሄድ አለበት እና ደግሞ ይስሮ ነው መደረግ ያለበት። ተበታትነ ወአሽሩሁነ ቢልማዕሩፍ በመልካሙ ተዳደሯቸው። ወጀዓለ ሰዳት አላህ መህርን አድርጓል። ሐቀላሃ ለሷ መሬት አድርጎላታል። ወአመረ አዟል ቢዕጣኢሃ እያሁ እንድሰጣት መህሯ ካሚለ ሙሉ በሙሉ ኢላማ ሰሚሐት ቤህ ይቅር ያለችው ሲቀር አንጠዴ ነፍሲን ደስተኛ ሆና ፈቃል እንዲህ ይላል አላህ ወአቱ ኒሳአ ለሴቶች ስጧቸው ሰዱቃቲህነ ምናቸውን ስጧቸው? መህራቸውን ስጧቸው። ሚሕለተን አሁን ይበጅ ስጧቸው። ፈኢን ለኩም ለእናንተ ደስተኛ ሆኖ አንሸይን ከምንም ነገር የሆነ ነገር ምንሁ ከመህሩ ነፍሰን ውስጣቸው ደስ ብሏቸው ይቅር ካሏችሁ ተኩሉሁ ከመገቡት ችግር የለም። ሀሊአን ጥሩ ሲሆን መሪአ ጣፋጭ ሲሆን ምንም አይደለም። ከመገቡት ችግር የለም። የሰው ሀቅ እንዳይመስላችሁ አፈው ትካለች ጣጣ የለውም ለማለት ነው። ሀኒአን ጥሩ መሪአን የሚዋጥ ማለት ነው። ያው መልካም ሲሆን ሐላል ሲሆንላችሁ ተመገቡ፣ ችግር የለም እያለ ነው። ይቅር ይቅር ካሉ እንጂ ምን ብሏል? ወአቱ ኒሳ ሶዶቃቲህነ ሚሕለተን እንደ እቃ ስለሚቆጠሩ መህር አልነበራቸውምና በቃ እቃ ናት ያስገባል እንደፈለገ ነው። ምንም ነገር የለም። ሀብት የላትም፣ አትወርስም፣ መህር የላትም። ይቋቁባል ነበር ወጀአለሃ አላህ አላህ አደረጋት ሴት ልጅ ራዕየተን አላህ ጠባቂ አድርጓታል። አሚረተን አዛዥ አድርጓታል። ናሂየተን ከልካይም አድርጓታል። አላህ ዳዒ ፊ በይቲ ዘውጅሃ እባሏ ቤት ሴት ልጅ አሚራ ናሂያ ናት። ተእሙሩነ ቢልማዕሩፍ ወተንሐውነ አኒል ሙንከር አለው ውስጥ ትገባለች። ሴቶችን አካባቢዋን ሴት ዳዕዋ ልታደርግ ትችላለች። መርከዝ ጀማዓ ላይ ዳዕዋ ልታደርግ ትችላለች። ወፊ በይቲ ዘውጅሃ እባሏ ቤት ደግሞ አሚር ማለት ልጆቿን ታሳድጋለች። ቤተሰቧን ታንከባክባለች። ሸሪዓን አሲዛ መድረሰቱ አልኢንሳንያ የሰው ልጅ መድረሳ ናት እና ለዚህም ነው እምራአተን ሳሊሐ ያሉት ነብዩ አለይሂ ሰላቱ ወሰላም ወጀዓለሃ አላህ አድርጓታል። ወጀዓለሃ አላህ አላህ አድርጓታል ሴት ልጅ ራእየተን እንድትጠብቅ ጠባቂ አድርጓታል። ልጆቿን ማለት ነው። አሚረተን አዛዥ እንድትሆን አድርጓታል። ናሂየተን ከልካይ ከመጥፎ ነገር ፊበቲ ዘውጅሃ እባሏ ቤት አሚረተን አላህ አሚራ አድርጓታል። አሚራ አሚራ ናት፣ ንጉስ ናት። አላ አውላድሃ በልጆቿ ላይ ኃላፊ አድርጓታል። አላህ ኃላፊ አድርጓታል። እሷ ከሄደች የሚፈጠረውን አደጋ እናያለን ወደፊት። ወአውጀበ አላህ የግድ አድርጓል፣ ደንግጓል። አለዘውጂ በባል ላይ ደግሞ አስወጅቧል። ነፈቀተሃ እሷን ቀለብ መቻል አለበት። ወኪስወተሃ ልብሷንም መቻል አለበት። ቃለ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ምን ይላሉ? አልመርአቱ ሴት ልጅ ብለዋል። ሴት ልጅ ብለዋል። እሱን አዋጅ ነው የነብዩ ዐለይሂ ሰላቱ ወሰላም ንግግር። ስለዚህ የማ አኸዋትና አኸዋትና ተስሙ አልመርአቱ ሴት ልጅ ራእየቱን ጠባቂ ናት ሲለይቱ ዘውጅሃ በባሏ ቤት ወመስኡለቱን ተጠያቂ ናት። አረእየቲሃ አላህ አደራ ብሎ ጥበቃ የጣለባትን ነገር አላህ የመልቂያማ ይጠይቃታል። ሴት ልጆች ከታች ህጻናቶች የሚበላሹት እናት ከተበላሸች ነው። እናት ሂጃቧ ላይ ዝርክርክ ከሆነች፣ እናት አቂዳዋ ላይ ዝርክርክ ከሆነች አለቀ። ዝርክርክ ትውልድ ነው የሚወጣው። ከታች እነሱ በመጥፎ አንጸው ያመጡትን ትውልድ መቼም አትቀይረው። መቀየር አለበት። ጊዜ ላይ ነው የተበላሸው። እንደዚህ አይነት ትውልድ ዱርዬ ትውልድ የሚበዛው በዚህ ነው። እቤት ውስጥ ነው ዋናው። አካባቢም አንድ አለው፣ ተጽዕኖ አለው። ግን እናት ናት የሁሉ ነገር ልጇን ይዛ መድረሳ እያደረሰች የምታስተምር ቶሎ ቁርአን የሚያኸትም ከሆነ ወደ ቂራአት ለሚመጣ ከሆነ ሁልጊዜ የቂራአት የዕልም የሰሐባ ታሪክ እነዚህን እንድናፍቅ የምታደርገው ከሆነ በጣም ጥሩ ትውልድ ይፈጠራል። አላህ ሰበብ ሆኖ ነው ያለው። እኛ ሂዳያ አንሰጥም። አንድ ሴት ሂዳያ ትሰጣለች ማለት አይደለም፣ ግን አቅጣጫውን ካሳየው ነው ዋናው። ነቢዩም ዓለይሂ ሰላቱ ወሰላም አልመርአቱ ሴት ልጅ ራእየቱን እረኛ ናት፣ ፊ ዘውጅሃ እባሏ ቤት ጠባቂ ናት። ወመስኡለቱን ደግሞ ተጠያቂ ናት የውመል ይላሉ ነብዩ አለይሂ ሰላቱ ወሰላም። አራዕየቲሃ አላህ አደራ ብሎ የጣለባትን ነገር የውመል ቂያማ ይጠይቃታል። ልጆች ተበላሽተው ከወጡ ከአቅሟ በላይ እድሜያቸው ካለፈ በኋላ ቢበላሹ አይደለም ከዛም በፊት ያለውን አስተዳደግ አበላሽ ካሳደገች ግን ወአውጀበ አላህ የግድ አድርጎ አገንዝቧል። አለ ዘውጂ በባል ላይ ነፈፈተሃ ቀለቧን የግድ አድርጓል። ቀለብን የሚችለው ባል ነው። ወኪስወተሃ ልብሷንም እንደዚሁ አላህ የግድ አድርጓል አስወስዷል። ቢልማዕሩፍ በተቻለው መልኩ ማለት ነው። በማዕሩፍ ማዕሩፍ ማለት በተቻለው መልኩ የግድ ውድ ልብስ ይግዛ ማለት አይደለም። ምናምን ቢልማዕሩፍ ማለት ሸሪዓ በሚፈቅደው እንዲሁም በሚችለው ማለት ነው። በሚችለው ሰውየው ባለው ንብረት መጠን ማለት ነው። ግልጽ ነው። ገብቷችኋል? ማዩሪዱሁ የሚያስቡት የሚፈልጉት አዕዳኡል እስላም የኢስላም ጥላቶች የሚፈልጉትን ነው። ወአፍራፉሁም የእነሱን ጣጭቶች ፍልፍሎች ማለት ነው። አፍራፍ ማለት ጣጭት ማለት ማዩሪዱሁ የሚፈልጉትን ነው። አዕዳኡል እስላም የኢስላም ጥላቶች የሚፈልጉት ወአፍራፉሁም የእነሱን ጣጭቶች ፍልፍሎች እነሱ ፈልፍለው ይለቀቋቸዋል። እነሱ ያስተምሯቸዋል። መተከፎች ይባላሉ። ተምረው ምሁራኖች ናቸው። ከጀርመን ከለንደን ከአሜሪካ ይመጣሉ። አረቡ ዓለም ላይ ይገባሉ። አበላሹት እንዳለ ሂጃብ አስለቀቋት። የሴት ልጅ መብት አሉ ምን አሉ ለቀቋት እንዳለ ተለቀቁ። እነሱ የሚፈልጉትን እንስት ምንድን ነው? አንድ ቢሮ ውስጥ ሴት ልጅ ከሌለች ቢሮ። የግድ ሴት ልጅ መኖር አለባት። አለባበሷም የቢሮ አለባበስ ይሁን። ከሂጃብ አስቀርቶ ምንድን ነው ምንድን ነው? ምንድነው? ከዚህ ጀርባ ያለው ተልኳቸው ምንድነው? እነማን ማዩሪዱሁ አዕዳው ኢስላም የኢስላም ጥላቶች የሚፈልጉት ወአፍራፉሁም የእነሱን ፍልፍሎች ጣጥቶች አልየውም ዛሬ ላይ ምን ሰልብል መርአ ሴት ልጅ መንጠቅ ይፈልጋሉ። ከራመታ ክብሯል ወንትዛዒ መንጠቅ ሁቁቅሃ መብቷንም ከጇ ለማስለክ ለመንጠቅ ነው የሚፈልጉት። አላማቸው ይሄ ነው። ወደፊት ደግሞ ብዙ ነገር አለ። ማዩሪዱሁ አዕዳው ኢስላም አፍራፍ ምንድን ነው? ከልብ ማለት ነው እ እንቲዛ ከልብ መግፈፍ ያው መንጠቅ ነው። እንቲዛ መንጠቅ ማለት ነው። ሐራም ነው። إن أعداء الإسلام يا إسلام ثلاثة بل أعداء الإنسانية أرى يسولج ثلاثة بلوات يسولج ሙስሊሞችም ሳር ለምትጫወቱባቸው እነዛን ሸቀጥ ነው ያደርጋቸው ሁሉ ካፍር ኒሳም ይሆናል ያው ሸቀጡ አንዷ ማለት እና አዕዳ አልኢኽላም የኢኽላም ጥላቶች በል አረ እንዳውም አዕዳኡ አልኢንሳንያ የሰው ልጅ ጥላቶች በላቸው ምን ኩፋር ከሃዲያኖች የወጣላቸው ከሃዳን ወልሙናፍቂን ሙናፊቃኖች ከሰህባሽ ወለዚነ ፊ ቁሉብህም እነዛ ልቦናቸው ውስጥ ያለባቸው መረድን በሽታ ያለባቸው ሰዎች ልባቸው ውስጥ በሽታ ሸቀጥ ያለባቸው ጋበሁም አንገብግቧቸዋል ጋበሁም አንገብግቧቸዋል ማናለትሁል መርአቱ ሴት ልጅ አገኘችው አልሙስሊማ ሴት ልጅ የተጎናጸፈችው ኸይር የለም። አንገብግቧቸው ጋዛሁም ቁጭ እነ አዕዳ አልእስላም የእስላም ጥላቶች በል እንዳውም አዕዳኡል ኢንሳንያ የሰው ልጅ ጠላቶች በላቸው አልየውም ዛሬ ላይ ሚነል ኩፋር ከሃዲያኖችን ይመስል ለምዕራባውያን ወልሙናፊቂን ሙናፊቃን ውስጣችን የሚኖሩት ኩፋር ውጭ ላይ ያሉት ናቸው። ውጭ ላይ ያሉት እዚህ ያሉት ዘመድ ግን ዋናውን የሚያስኬዱት ነዛ ናቸው። ወልሙናፊቂን ሙናፊቃኖችን እኛን መስለው እኛ ውስጥ ለሴት ልጅ መብል በአረብያ ይናገራል፣ ከሐዲስ ያጣቅሳሉ፣ ከቁርአን ያጣቅሳሉ። ደሊል አቅዋለል ዑለማ የሆነ ኺላፍ ያለባትን ቦታ እያመጡ ያጎሉታል፣ ያራግቡታል። ሴት ልጅ ትልበስ ሱሪዋን ጣሪያ ሱሪ እንድለብስላቸው ማለት ነው። አዳው ለኢንሳን ያለው ምን አልኩፋር ከሃዲያኖች ወልሙናፊቂን ሙናፊቃኖች ወለዲነ እነዚያም የቁሉብህም እልባቸው ውስጥ ምን አለ? መረዱን በሽታ ያለባቸው ሰዎች ጋበሁም አንገበገባቸው። ሳሮችን ተንገበገቡ፣ ሙናፊቆችን ተንገበገቡ፣ እንዲሁም ልባቸው ውስጥ በሽታ ያለባቸውን ሰዎች ተንገበገቡ። ማናለትሁ ያገኘችው አልመርአቱል ሙስሊማ ሴት ልጅ ሙስሊም ያገኘችው ምን ከራማ ክብር ወዕዛ ልቅና ወስያና ጥብቅነት ስዩፍነት ልክስክስ አለመሆን ማለት ነው። አገኘችበት እንደ ጅራጅሩ አለመውደቅ፣ የማንም መጫወቻ አለመሆን፣ ክብሯን ጠብቃ ማንም ከባሏ ውጭ አታውቅም። በቃ ይህ አንገበገባቸው። ለምን እነሱ አንድ ቀን አንድ ሴት በቀጣይ ሌላ ሴት ነው የለመዱት። ይሄ ስለዚህ ለራሳቸው ጥቅም ነው የሚጮሁት። ለሴት ልጅ እኮ አይደለም ለራሳቸው ለወሲብ ጥማት መርኪያ ወይ ለአይናቸው ወይ ለሌላ ነገር ለመርኪያ ነው የሚንገበገቡት። ለሴት ልጅ አዝኖ አይደለም ወደዋትም አይደለም አሳዝናቸውም አይደለም ሂጃብ ውስጥ ታፍና በሙቀት አልቧታል ብለው አይደለም አይደለም ላ ስለነ አሪፉ ጀይደ ተኩላዎች ናቸው አሪፉ ይሄ መለፈ አድን አቅል ትንሽ አእምሮ ያለው ሰው ያላት ልጅ አትሸወድም ራበሁም አንጀበጀባቸው ማናለትሁ ያገኘችዋል መርአቱል ሙስሊማ አንዲት ሙስሊም ሴት ሚን ከራማ ክብር ወዕዛ ልቅና ወስያና ጥብቅነት ፊል በኢስላም ውስጥ ያገኘችው ከራማ ክብር፣ ዕዛ ልቅና፣ ቅያና ዒሳ ማለት ነው። ቅያና ምን ማለት ነው? ጥብቅነት ማለት ነው። ሊአነ ምክንያቱም አዕዳ አልኢስላም የኢስላም ጥላቶች ምን الكفار ከሃዲያኖች የሚሆኑ ወልሙናፊቂን ሙናፊቃን የሚሆኑ ይሪዱ ይፈልጋሉ አንተ ኩን المرأة አንድ ልጅ እንድትሆን ይፈልጋሉ ምን እንድትሆን አዳ መሳሪያ እንድትሆን ይፈልጓታል ተድሚርን የማውደሚያ ማውደሚያ መሳሪያ ተድሚ አዳተ ተድሚ የማውደሚያ መሳሪያ እንድትሆን ይፈልጋሉ። የሰው ልጅ አእምሮ ማውደሚያ ማለት ነው። ማውደሚያ ጦር መሳሪያ ነገር ናት። እንደዛ ነው የሚፈልገው። ምን ይፈልጋሉ? አዳ መሳሪያ እንድትሆን تدمير የማውደሚያ ወንድ ልጅ ለማውደም ካልቻሉ በምን በምንድን ነው የሚይዙት? ግማሹን በኳስ ያዙት፣ ከኳስ ያመለጠውን በስሜት ያዙት። በሴት ልጅ በቃ ትርምሱ ይወጣል። ከዛም በኋላ ምን አንተ ሃይማኖትን አትንገር፣ መሐመድ መላክተኛ አይደለም። እንደዚህ አይነት ፊት ለፊት አይጨቃጨቁም። አይሁድ ብልጣ ብልጥ ነው፣ ብልጥ ነው አይሁድ አይሁድ ብልጥ ነው። እንደዚህ አይነት ideology ነድፎ አይመጣም። የሆነ ከጀርባ ጥሩ ነገር ጥሩ color ቀብቶ ነው የሚያመጣው። መርዝን የሚያቀምጥ ማር ቀብቶ ነው። በማር የተቀባ መርዝ ነው የሚሰጡት። ከለሩ የሚያምር ነገር ነው የሚያሳዩ ለኛ ፊት ለፊት አምጥተው ዋናውን ነገር አይነኩብህም። ረሱል መሐመድ መላክተኛ አይደለም እንደዛ ብላ ይጨቃጨቁ ከጀርባ ነው። መጀመሪያ ይሰልቡሃል፣ ወኔህ ሲደክም ትተዋለህ፣ አቂዳውንም ትደክምበታለህ፣ ዲንህንም ትደክማለህ። ይሄ ነው በቃ አላማቸው። ሴት ልጅ ነው ደግሞ የሚጠቀሙት ሰዎች አዳፈ ተድሚራ ብቻ ያሉ ትናንትና ምን ነበር የነገርኳችሁ? አንድ ሺህ ነብ መሐመድ ኡማ ውስጥ ከምትከኩት ይልቅ አንድ ሴት ብታበላሽባቸው አቂ አንተ አንተኩን አልመርአት ልጅ እንድትሆን ይፈልጋሉ። አዳፈ ተድሚሪን የማውደሚያ መሳሪያ ወሁባላ መረብ እንድትሆን ነው የሚፈልጉት። ሁባላ ሸበካ ማለት ነው። መረብ መረብ ለምን የፍታዱነ ነቢሃ በሷ ሊያድኑባት መረብ አድርገው ይጠቀሟታል። መረብ ለአሳ የሚጠመድበት ማለት ነው። ወጥመድ ማጥመጃ ሁባላ ምንድን መረብ አድርገው መረብ እንድትሆን ይፈልጋሉ። የፍታዱነ ነቢሃ በሷ ሊያድኑ እነማንን ነው የሚያድኑ? የፋዱነ ነቢሃ በሷ ላይ መረብ አድርገዋል፣ በሷ ላይ ያድኑባል። እነማንን? ዲዓፈል ኢማን ኢማናቸው ድክም ያሉ የዘቀጡትን ሰዎች ለዝሙት ምንም ነገር ቦታ አይደላቸው ብሎ እንዲጫወት ማለት እንዲቀልዱ ባላቸው እዛ በደር ተዚና ፈቀጥ ተረክቷል። ዝሙት ከጀመረ ሰውዬ ደግሞ ከሶላቱ ይወርዳል። ሁሉ ነገር እየዘቀጠ ነው ወደ አላህ ያለው ፍርሃት በጨመረ ቁጥር የእኛም ማንነታችን ውስጣችን በሐሴት እየተሞላ ይሄዳል። ኢማናችን እየፋፋ ነው የሚሄደው። ወንጀል በሰራን ቁጥር እየሸሸን እየሸሸን እየፈቀጥን ነው። እነሱ የሚፈልጉት ይሄ በሴት ልጅ የሚያድኑት እነማንን እንደሆነ ያውቅ የስታዱ ነቢሃ እነማንን የሚያድኑት ضعف الإيمان إيمانك ودكا ما يهون سوي وأصحاب الغرائز وأصحاب ባህሪያቸው የሆነ አልጃኒሃ የተቀጣጠለ ማለት ነው የከነፈ ባህሪ ያላቸው የተበላሸ ባህሪ ያላቸውን ሰዎች ነው የሚይዙበት። በሴት ልጅ መረብ አድርገው የሚይዙት ታላላቆችን አይደለም። አንተ አህሉ ሱና አንተ ለዲንህ ታዋቂ ከሆንክ፣ አንተ ለዲንህ ጥሩ ከሆንክ፣ አንተ ለዲንህ የምትሞትለት ከሆነ አንተ ላይ አይመጡም በሴት አንተን ደግሞ በሌላ ነው የሚመጡብህ ወይ ወይ ያጥሩሃል። በቃ ሌላ ነገር ምንም በሌላ አይችሉም። ደካማ የሆኑትን ሰዎች ወይ በብር ይሸውዷቸዋል ወይ በሴት ፊትና የልጆች ፊትና ብስ ይሄ ስለሆነ ነው። ኡመቲ አልማሉ ወኒሳ እና አወለ ፍትነት በኒ እስራኤል ኒሳ የበኒ እስራኤሎች የመጀመሪያ ፈተና ያ ሁሉ ውድመት የደረሰባቸው በፊት የተነሳ ነው። ፈተኩ ኒሳ ሴትን አደራችሁን ብለዋል ነብዩ አለይሂ ሰላቱ ወሰላም እንዳትሸወዱባቸው አደራ እንዳትንበረከኩ እንዳትወርዱ በጣም ደካሞች ናችሁ ብለዋል። ነቢዩም አለይሂ ሰላቱ ወሰላም ማራአይቱ ምን ኢሕዳ እንደናንተ አይነት አላየሁም ነው ያሉት ነብዩ አለይሂ ሰላቱ ወሰለም ስለ ሴቶች አዝሃበ ረጅልን ሐኪም ቆራጥ፣ ደፋር፣ ጀግና የነበረውን ሰው የሚያንበረክክ እንደናንተ አላየሁም ነው ይሰለላል። ንጉሱም ከዙፋኑ ላይ ይወርዳል አይደለም ይንበረከካል። አራማን እንደዚህ እኔ ቀውይ ነኝ የምትልበት ዓለም አይደለም። ስሜት ማለት የሚቆጣጠር ነው። ቢዓተል ኢማን ከሆን ስሜት ከተቆጣጠረን ስሜት ካሽከረከረን መላምት ምንም ነገር የለም ለአን አለይኩም لأن أعداء الإسلام الإسلام ምን من ወል ሙናፊቂን يريدون يحسبال يفلقالو أن تكون المرأة ሴት ልጅ እንድትሆን አዳ ተድሚር የማውደና መሳሪያ ወሑባላ መረብ የፍሳዱነ ቢሃ በሷ ሊያድኑባት እነማንን ቢአተል ኢማን ኢማናቸው ደካማ የሆኑትን ሰዎች ወአስሓብል ገራኢዝ ባህሪ ያላቸውን አልጃኒሃ ምን ያለ ማለት ነው ያፈነገጠ ባህሪ ያላቸውን ማለት ነው ያፈነገጠ ባህሪ ያላቸውን ሰዎች ያፈነገጠ ባህሪ ያላቸውን ሰዎች ያድኑበታል። በዕደ በኋላ ነው የሚያድኑባት። መቼ መሰላችሁ? መጀመሪያ አይደለም። ጥሩ ልጅ ወጣቸዋል። የቤት ልጅ አምጥተው መጀመሪያ ደካሞችን አያድኑ። ራሳቸው ከተጠቀሙባት በኋላ ነው ለሌላ ማደኛ የሚያደርጓት። በዕደ በኋላ አዩሽቢዑ ካረኩ በኋላ ሚንሃ ከሷ ሸህዋቲሂም አልመስዑራ የተቀጣጠለ ስሜታቸውን ካረኩ በኋላ ለሌሎች ደግሞ ተፈቀጣ መነገጃ ያደርጓታል። አዳ ተተድሚር ያደርጓታል። ወባላ ይስፋዱነ ቢሃ ዱዓ ከሊማት ወአስሓብ ልገራኢዝል ጃኒሓ ጃኒሓ ማለት ምንድን ነው መሐመድ? ጃኒሓ ገራኢዘል ጃኒሓ ምንድን ማለት ነው? ያፈነገጠ የተበላሸ ባህር ያላቸውንና ደካማ ኢማን ያላቸውን ሰዎች ያዝኑባታል። ማማዕነል ሁባላ ሸምሱ ሁባላ ምንድን ማለት ነው? ምንድን ማለት ነው? መረብ የፍታዱነ ቢሃ ያድኑባት። አዳት ምንድን ነው? አዳት እሺ መሳሪያ ተድምር መሐመድ እ ተው አይደለም ለዚህ ነው ሙዘሚል መስዑራ ምንድን ነው ما معنى المسعورة ماذا قلت من الذي يجيب عنه ها ها مفرق ها የተቀጣጠለ ማለት ነው ስሜታቸውን ባዕደ አዩሽቢዑ ካረኩ በኋላ ሚና ከሴት ልጅ ሸሃዋትን ስሜታቸውን አለመስፉራ የተቀጣጠለ ስሜታቸውን ከማ ቃለ ተዓላ አላህ ራሱ እንደነገረ ምን ብሏል አላህ ወዩሪዱ الذين እነዛ ይፈልጋሉ የተቢዑነ ሸሃዋት ዝንባሌያቸውንና ስሜታቸውን የሚከተሉ ሰዎች ይፈልጋሉ አንተኔሉ እንድታፈነግጡ እንድትዘነበሉ ይፈልጋሉ። እንድታዘነብሉ መይለን ማዘንበል አዚመን ከባድ የሆነን ማፈንገጥ እንድታፈነግጡ ይፈልጋሉ። በቃ ዋናው መስመር ለቃችሁ እንድትሄዱ ነው የሚፈልጉት። አላማችሁ ግባችሁ መስመር ከለቀቀ አንድ ሰው ደግሞ ለስም ወደ መስመሩ የመመለስ እድል እየተመራመረ ነው የሚሄደው። አላህ አዘነ አላህ ምስለ አንድ ጊዜ መውጣት ከጀመረ አንድ ሰው በቃ አለቀ። ወዩሪድ الذين እነዛ ያስባሉ ይፈልጋሉ የተቢዑነ ሸሃዋት ስሜታቸውን የሚከተሉ ሰዎች ይፈልጋሉ አንተ ሚሉ ምን እንድትሉ እንድታፈነግጡ እንድታዘነብሉ ይፈልጋሉ መይለን ዐዚመን ከባድ የሆነን ማዘንበል እንድታዘነብሉ ከባድ የሆነን ማፈንገጥ እንድታፈነግጡ ይፈልጋሉ ይሄ ነው የሚያፈነግጥ እና እንዲያዘነብል የሚያደርጉት ደግሞ አንድ ዘዴያቸው መረባቸው ምንድን ነው ሴት ሂጃቧን ካስወጣት ቅላቷን ካየ سيف لك بس فطروا هذا مو كسب على الكلام اللي يعني النجل جبت هنا كنت أنا زين والله حجاب إيه كان مسترق يعني إيه كان مستر يعني حجاب لو يبص الدار اللي حجاب مستر عليه ملك تحله ملك سن الرجاء تحله زين عليك يجيب عليك خمس خمس مئة زوجة يستهين بس كل بحجاب فكانت من دار لباس ما قالته وأختك أهتمين بس وأمك أمك أخرنا بس ወለዚነ ፊ ቁሉቢሂም መረድ እነዛ በልባቸው ውስጥ በሽታ ያለባቸው ሚነል ሙስሊሚን ከሙስሊሞች ደግሞ ሙስሊሞች ናቸው። በሽተኛ ሙስሊሞች አሉ ወንዶች። ወለዚነ እነዛ ፊ ቁሉቢሂም ልባቸው ውስጥ መረድ በሽታ ያለባቸው ሚነል ሙስሊሚን ከሙስሊሞች ደግሞ ከአህባሽ ይሪዱነ ይፈልጋሉ ሚነል ሙስሊማ ከአንዲት ሙስሊም አንተኩነ እንድትሆን ነው የሚፈልጉት ሲልዓተን ሸቀጥ ረኺሳ ርካሽ ሸቀጥ ለዚህ ነው ሱሪ ይልበሱ አስተር ነው አሉ ገበያ ያቀረበው አበዛቸዋል። ተማሪ የአህባሽ ተማሪዎች እኮ አንድ ላይ ነው የሚማሩት። ሴቱም ወንድም ለምን ለምንድን ነው የሚለያዩ? ለምን ምን ታውቃለህ? ምን ችግር አለው? በቃ ሱሪ ለብሳለች፣ ሱሪ ለብሳ ቅርጿ እየታየ አጂ የሂጃብ ሚስጥርን አልገባቸውም ነው ወይንስ ትተውታል? ሚስጥሩ ከገባን ለምን ለበሰች? ከለር ብቻ እኮ አይደለም የሚስበው ቅርጽ ራሱ ይስባል። والذين في قلوبهم مرض በሽታ ልባቸው ውስጥ ያለባቸው ከሙስሊሞች ደግሞ ይሬዱን ይፈልጋሉ من المرأة ከሴት ልጅ ሆነ እንድትሆን ሲልአተን ሸቀጥ እንድትሆን رخيصة ርካሽ ሲማዕሬድን ኤግዚቢሽን የምትቀርብ ማለት ነው። አረብ ሲማዕሩፍ ሲማዕሩቢ አስሐቢ ሸሃዋት ስሜት ያለባቸው ሰዎች ለነሱ ኤግዚቢሽን ይከፍቷታል ልጅቷ ያቀርባቸዋል። ምን የቁንጅና ውድድር አለ፣ ምን አሽንሾ አለ። ሱብሃንአላህ لا شك من الذي يتزوج هذه المرأة مثل هذه المرأة ما الناس የሚያገባው إلا مثلها የሷ አይነት ነው የሚያገባው ሲሯሯጡ ይገናኛሉ እንደተቋሰሉ ይሞታሉ ያስበቅ الله እርካታ ይቻላል والذين في قلوبهم مرض من المسلمين يريدون من المرأة أن تكون سلعة رخيصة شكر እህቶቻችን እንዲጠሉ ነው አይንሽ ላፈር እንድሉ አይደለም የእሷን ባህል መጥላት አለባቸው ከነዚህ አይነት ሴቶች ጋር መራቅ አለባቸው በቻሉ ወደ ሂጃብ መምጣት አለባቸው የሂጃብ ሚስጥርን ይረዱት ይግባቸው አንተኩነ ስልዓት ረሱሳ ሸቀጥ እንድትሆን እርካት ፊ ማዕሪዲ በኢግዚቢሽን አስሓቢ ሸሃዋት በስሜት ባለቤት በሆኑ ሰዎች ونزغات شيطانية ሸይጣን የተጫወተባቸው ሰዎች نزغات شيطانية የሰይጣን ጉዶታና የሰይጣን ውጦታ ያለባቸው ሰዎች በእነሱ ኤግዚቢሽን እንዲቀርቡ ያደርጓቸዋል። እነሱ معرض ላይ እንዲቀርቡ ያደርጓል።